ክፍል 12 ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዛሬ የካቲት 5 2008 ዓ.ም ነው እንደ ኢትዮጵያውያን አቆጣጠር። በዛሬው ፕሮግራማችን በልዩ ልዩ እንግዶች የተዘጋጁ እጅግ ልዩ ልዩ ፕሮግራሞች ቀርበውላችኋል። ስለ አንድሮይድ አንዳንድ ነገሮች በተሰኘው ፕሮግራም በፊት በልጅነታችን የምናውቀውን ሬዲዮን እነ ዶቼ ቬለ አሜሪካ ድምፅ በዛሬ በቴክኖሎጂ በስማርትፎን ዘመን እንዴት ነው በስማርትፎን በአራት ሰዓት በቀን ውስጥ በሰባት ቀናት በሳምንት ውስጥ ባስፈለገን ጊዜና ቦታ ማዳመጥ የምንችለው የሚለውን ካሳሁን በዛብ ከመቀለ ያስተዋውቀናል። እንዲሁም ሁሴና ስር ከስድስት ኪሎ በቫይረስ የጠፉብንን ፋይሎች መልሰን ከተደበቁበት እንዴት ነው የምናወጣቸው የሚል ፕሮግራም ያሳየናል። ዜናዎችም አሉን የተወሰኑ። ከፕሮግራማችን ጋር አብራችሁን ቆዩ። የሳምንቱን ዜናዎች ነግራችኋለሁ። የኢትዮ ቴሌኮም የ voice mail አገልግሎትን ጀመረ። Intelligent Energy የተሰኘ አንድ የእንግሊዝ company ለሰባት ቀናት የሚቆይ ባት የሰራው አለ የሚሉ ናቸው። በዝርዝር ስንመለከት ኢትዮ ቴሌኮም ከዚህ በፊት ስንገለገልበት የነበረውን የ voice mail ወይም የድምጽ መልክት የድምጽ መቀበያ አገልግሎት ጀምሯል። ነገር ግን እንደ ቀደመው ጊዜ የድምፅ መልእክት ለመላክ እና የድምፅ መልእክት ወደ ሌላ ሰው ለማስተላለፍ እና ለመመለስ አገልግሎቶቹ አልተካተቱበትም። የአንሳዊንግ ማሽን ማለትም መልእክት ተቀብሎ የማቆየት አገልግሎቱ ብቻ ነው የሚሰራው። አገልግሎቱን activate ለማድረግ ወይም እንዲሰራ ለማድረግ subscribe ማድረግ ያስፈልጋል። subscribe ለማድረግ በኮኮብ 999 መሰላል ደውለን ከዛም ከሚመጡ ምርጫዎች ሁለት ቁጥርን በመንካት አሁንም ሲመጣ ሁለት ቁጥር አሁንም ሲመጣ ሁለት ቁጥር ለአራተኛ ጊዜ አንድ ቁጥርን በመንካት subscribe ማድረግ እንችላለን። ሁለተኛው ዜና Intelligent Energy የተሰኘ የእንግሊዝ company ለሰባት ቀናት የሚቆይ ባትሪ ሰራሁ ነው። ይኸውም በተለምዶ የምናውቃቸው የሞባይላችን፣ የላፕቶፖቻችን፣ የሰዓቶቻችን እና የመሳሰሉት ባትሪዎች ሊቲየም ከተባለው የብረት ዘር ከሆነው ንጥረ ነገር ነበር የሚሰሩት ውስጣቸው ማለት ነው። ሽፋናቸው ፕላስቲክ ነው። አሁን የተሰራው ባትሪ ግን ሃይድሮጅን ከሚባለው ውሃ ውስጥ ከሚገኘው ኬሚካሎች አንዱ ሃይድሮጅንና ኦክሲጅን አይደል ውሃ ውስጥ ያለው እና ከሃይድሮጅን ነው የተሰራው ነው የሚባልለት። እናም ይሄ ባትሪ ተጠቅመንበት እያለቀ ሲመጣ ውሃ ነው ትንሽ ትንሽ የሚያወጣው። by product ኡ ውሃ ነው። ስለዚህ ከሞባይሎቻችን ትንንሽ ትንንሽ ውሃዎች በትነት መልክ እርጥበት የሚፈጥር አይደለም የሚወጣበት ይሆናል። ይሄ ባትሪ ከሁለት ዓመት በኋላ ለገበያ ላይ ይወጣል ተብሎ ይጠበቃል። እናም ባትሪው ረጅም ጊዜ የሚቆይና አካባቢን የማይበክል ነው ተብሎለታል። በአማካኝ እስከ ሰባት ቀናት ሊቆይ እንደሚችል ተገምቷል እና በየቀኑ ቻርጅ ማድረግ ለሚገላገለ ነው ማለት ነው። በዚህ ሳምንት የነበሩ ዜናዎች እነዚህ ናቸው። እናመሰግናለን። አድማጮቻችን ዛሬ ማየት የምንሞክረው በአንድሮይድ ስልኮቻችን እንዴት የቴሌቪዥንና የሬዲዮ ስርጭትን access ማድረግ እንችላለን የሚለውን ለማየት እንሞክራለን። ከዛ በፊት እኛ ክዝሻን ብዙ ጊዜ ለሚዲያ ቅርብ ነን። ቅርብ እንደመሆናችን ብዙ ጊዜ መረጃዎችን አናጣም። ከዛም አኳያ ግን በተለይ አሁን የሾርት ዌቭ ስርጭቶች ወይም የረዝም ርቀት ስርጭቶች እንደነ ዶች በለ ቮይስ ኦፍ አሜሪካ እና ሌሎችም የመሳሰሉትን ስርጭቶችን አክሰስ የማናደርግበት ሁኔታ አለ። አንድም ጃም ከመደረጉ አኳያ ማለት የመታፈን ስርጭት ስለሚያሳይ ስለሚሆን ስለሚታፈንም ያንን ነገር በቀላሉ ማግኘት አንችልም። በእርግጥ በዲሳተላይት ስርጭቶችን ቢሰራጭ እኛ ግን ያንን ነገር በቀላሉ በያዝ ነው የእጅ ስልካችን ላይ እንዴት አክሰስ ማድረግ እንደምንችል ለማየት እንሞክራለን። ቴክኖሎጂ የራሱ ምላሽ አለው እና አንድሮይድ ስልኮቻችን ላይ application የሚለው ቦታ ላይ ወይንም ደግሞ ውስጥ ላይ እንደገባን application ውስጥ እንደገባን Play Store Samsung ላይ Play Store ነው የሚለው ሌሎች ላይም የራሳቸው ይኖራል እና Play Store ላይ Play Store ላይ በመግባት የምንፈልገውን search button ላይ የምንፈልገውን ቻናል እንጽፋለን። ለምሳሌ Voice of America ብንፈልግ VOA ብለን ስንጽፍ ጽፈን search በማድረግ ራሱ application ኑ ይመጣል። ከዛ click በማድረግ የምንፈልገውን down down ወይንም ከቀኝ ከግራ ወደ ቀኝ ጣታችን በማንሸራተት next next በማድረግ install የሚለውን click በማድረግ የሆነ ዝርዝር ይመጣል። accept እንለዋለን። ከዛ በኋላ ማንኛውም application እንደሚጫነው ሁሉ install ይሆናል። install complete ካለ በኋላ እዛ application ውስጥ ላይ እንገባና VOA ለ sample አንስተናል። Voice of America የሚለውን click እናደርጋለን። click በማድረግ ሶስት አይነት ይመጣል። የራሱ ምርጫ አለው። ከዛ አፋን ኦሮሞ የሚለው አለ ትግርኛ እንደ አማርኛ አለ። የፈለግነውን ቋንቋ ላይ click በማድረግ የየቀኑ ፕሮግራሞችም ሁሉን ነገር ማግኘት እንችላለን። እስኪ እንዴት access ማለት እንዴት መጠቀም እንደምንችል ለማየት እንሞክራለን። ዲቫይስ 356 ኤም ኢቢኤስ ቲቪ e እዚህ ጋር ኢቢኤስ e ቲቪ የሬዲዮ ስርጭቶችን ብቻ አይደለም፣ የቴሌቪዥን ስርጭቶች አለ። ከቴሌቪዥን ስርጭቶች ኢቢኤስ ቲቪና ESAT TV ስርጭቶችንም በዚህ application ኦችን access ማድረግ እንችላለን። የሬዲዮ ብቻም አይደለም። even ከ FM ኦችን የሸገር ኤፍኤምን መጠቀም እንደምንችል እዛ ላይ ያየሁት ነገር አለን። ዲብሊዩ አምሃሪክ ESAT News እሱም የራሱ ስርጭት የሚያሰራጭበት application አለው እና አሁን ከሁለት አንዱ አንደኛውን ለሳምፕል እንወሰደ ሪክ አሁን እየከፈተልኝ ነው ዲደብሊው አማሪክን ዶቸ በለ የሚለው ላይ ገብተናል እና ለ sample እሱን ማየትን እንችላለን። player የሚለው ይሄ ላይፍ ስትሪም የሚለው ቀጥታ ስርጭቱን መከታተል የምንችልበት ነው። ልክ ሬዲዮ ከፍተን እንደምንከታተለው ሁሉ ቀጥታ ስርጭቱ ሲጀምር አብረን የምንከታተልበት ሁኔታ ነው። እዚህኛው ደግሞ ከፕሮግራሙ ቀደም ፕሮግራሙ ሲያልፈን ካለፈው በኋላ የምንከታተል ፕሮግራም ውስጥ ላይ ስርጭት አለ። በተባበሩት መንግስታት ድርጅት ሸምጋይነት ከሶሪያ ተቀናቃኝ ወገኖች ጋር በጀኔቭ ስዊትዘርላንድ የተጀመረው ቀጥተኛ ያልሆነው ውይይት ዋነኛ ዓላማ የተኩስ አቁም ደንብ ለማስገኘት መሆኑን የተባበሩት መንግስታት ድርጅት ለፈው አርብ በተባበሩት መንግስታት ድርጅት ሸምጋይነት ከሶሪያ ተቀናቃኝ ወገኖች ጋር የተጀመረው እና በእንደዚህ አይነት መልኩ መጠቀም እንችላለን። በጣም ከሚ የሚገርማችሁ ነገር YouTube ን ለምን ከዚህ ለዚህ ዩቱብን አለ አይደለ ልትሉኝ ትችላላችሁ። በካርድ ወይንም አጠቃቀማችን በካርድ አጠቃቀም ከ YouTube ይልቅ አንድሮይድ ስልክ እነዚህ አፕሊኬሽኖች በጣም ርካሽ ናቸው ማለት እንችላለን። YouTube ለተወሰነ ደቂቃ ተጠቅመና እዚህ ጋር የምንጠቀመው በጣም እጅግ የተለያየ ነው እና የተሻለው ይሄ ብንጠቀም ይመረጣል እና ኢቭን። DW Amharic. ESAT News. ኢሳት ኒውስ የሚለውን ከፈለግንም ክሊክ በማድረግ እንደዚህ ESAT News. Alert የፈለግነውን error. ነገር Error. Could not connect. OK button. Alert error. Error. Could not connect. OK button. ESAT News. ESAT News. Refresh button. More options button. Amharic. እና በነገራችን ላይ እዚህ ጋር ቴክ- ዋና አላማችን ቴክኖሎጂን ማስተዋወቅ ነው እንጂ ሌላ ነገር አላማ ወይ የፖለቲካ ወይ የሌላ ነገር እንትን አይደለም። እኛ የሰው ልጆች ምርጫችን፣ ፍላጎታችን እንደሚለያይ ሁሉ የፈለግነውን ነገር እንዴት ቴክኖሎጂ ምላሽ አለ ወይ ለሚለው ነው ይህን ነገር ሊሰመርበት የሚገባው እና እዚህ ቻና ላይ ቲቪ ላይ ከፈለግን ዴይሊ ኒውስ አለ ከፈለግን daily news ቀጥታ direct click እናደርገዋለን። እና እስኪጀምር ድረስ ይህ የኢሳት ሬዲዮ ነው። በዚህ አይነት መልኩ ኢሳት ሬዲዮንም ቴሌቪዥንንም መከታተል እንችላለን እና ስቶፕም እና አድማጮች በዚህ አይነት መልኩ የፈለግነውን ነገር በተለይ Deutsche Welle Amharic ን VOA ኢትዮጵያ ነው የሚለው ኤንወይ ቮይስ ኦፍ አሜሪካ በሶስት ቋንቋ EBS ቴሌቪዥን እና ESAT TV እና ሬዲዮ ሁለቱን ስርጭትን ሁለቱን ቻናል ማግኘት እንችላለን እና ይሄ ቴክኖሎጂ more ነገሮችን በተለይ short ዌቭ የርቀት ስርጭቶችን access ማድረግ በቀላሉ መረጃን ማግኘት እንችላለን። ቴክኖሎጂ ለዚህ መፍትሄ አለው። Plus ሸገር ኤፍኤምም እንደዚህ የራሱ application አለው። እሱን install በማድረግ የሸገር ኤፍኤምን መረጃዎችን access ማድረግ እንችላለን። እናም ቀደም እንዳልኳቸው ከ YouTube እጅግ የተሻለ ነው። YouTube ላይ already የተላለፉ ፕሮግራም ላይ ፕሮግራሞች YouTube ላይ ማግኘት እንችላለን። ያን ከዚህ የሚሻልበት ሁኔታ ግን ኢቨን ካቆራረጡም ከምኑም የተሻለ ነው ብዬ አምናለሁ። ካየሁትም ሁኔታ YouTube ሰላሳ ደቂቃ ተጠቅሜና እኒህን ይህን አንድ ሰዓት ተጠቅሜ እኩል አይደለም፣ በፍጹም የማይገናኝ ነው እና more እነዚህ ነገሮችን ይመረጣሉ። ያ በእንትና በኳሊቲም በስማትም መከታተልም የትም ቦታ ሁነን መከታተልም እንችላለን እና ይህንን ይመስላል። አመሰግናለሁ። ካሳሁን በዛብህ ከመቀሌ ዩኒቨርሲቲ በሴል ሰላም ጤና ይስጥልኝ። የዚህ ውድ ፕሮግራም በምትከተለው መማሪያም በሏት ሌላ እንዴት አንሃይድን ተጠቅሞ ፋይሎችን የተደበቁ ፋይሎችን በቫይረስም ሆነ በሌላ ምክንያት ሊሆን ይችላል recover ወይንም መልሶ ማግኘት እንደሚቻል እናያለን። ያው ይህንንም ደግሞ የምናደርገው አንሀይድ የምትባል ሶፍትዌር ለመባልም ትንሽ ነገር የጎደላት በምትመስል ሶፍትዌር በመጠቀም ነው። በመጀመሪያ ስለ ሶፍትዌሯም ሆነ ስለ አጠቃቀሟ ትንሽ ነገር እንደዚሁ እናወራና ከዛ በኋላ አጠቃቀሟን ደግሞ በ practice እኔ እንዴት አርጌ እንደምጠቀመው እያየን ልንማማር እንሞክራለን ማለት ነው። መጀመሪያ እቺ ሶፍትዌር ማወቅ ያለብን ነገር ፋይሉን በቫይረስም ሆነ በሌላ ምክንያት ቢደበቅ view ለማድረግ ወይንም recover ለማድረግ ካልሆነ በስተቀር ያንን ቫይረሱን ወይንም flash ዲስካችንም ላይ ሆነ local disk ሌሎች hard ዲስኮችም ላይ ሆነ ያሉ ቫይረሶችን ለማጥፋት አታገለግልም። ፋይሉን ግን የተደበቀውን ፋይል መልሳ እንድናገኝ ትረዳናለች። ከዛ በኋላ ፋይሉን ካገኘ ነው በኋላ ያው በአንቲቫይረስም ተጠቅመ ሆነ በሌላ በሌላ በየትኛውም መንገድ ያው ያንን ቫይረስ ሪሙቭ ለማድረግ ያው እስካን ማድረግ ግዴታ ነው ማለት ነው። እቺ ሶፍትዌር ያው ከሁሉም ምናልባት እኛ normally ከምንጠቀምባቸው ከየትኞቹም operating system ኦች ጋር የምትስማማ ናት። ከ Window seven እስከ Window ten ድረስ ባሉት ላይ operate ታደርጋለች። ግን ምናልባት version ኡ የወረደ የሚሆን ከሆነ ያንን ላናገኝ ያንን አገልግሎት ላትሰጠን ትችላለች። ለምሳሌ version ኣቸው ከ two point O በታች የሆነ ከሆነ በ ቢት ላይ በየትኛውም በዊንዶ ሰብን እና eight operating system ላይ ዊዝ 64 ቢት ላትሰራለን ትችላለች። ይሄንንም ያው እኔ freely download ካደረኩበት ቦታ ሄዳችሁ ከ2.0 በታች version በታች ያለችዋን በላይ ያለችዋን ሀንሃይድ ማግኘት ትችላላችሁ። ይህም ምናልባት ከዛው website ላይ ማውረድ የምትፈልጉ ልጆች ይህንን website ቀጥሎ እነግራችኋለሁ። website ኡ HTTP ኮለን ስላሽ ስላሽ ደብሊው ደብሊው ደብሊው ዶት ብሊፒንግ ኮምፒውተር ማለትም ቢኤልኢኢፒአይኤንጂ ሲኦኤምፒዩ ቲኢአር ማለት ነው dot com slash download slash unhide slash እዚህ website ላይ በመግባት ያው አንሀይድ የተባለችውን ከቱ ፖይንት ኦኦ በላይ version የሆነችውን አንሀይድ በነጻ አውርዶ ያው ለሚቀጥለው አጠቃቀም ማዋል ይቻላል ማለት ነው። እንደነገርኳችሁ ያው እቺ ሶፍትዌር በየትኛውም ሀርድ ዲስክ ላይ የተደበቀ ፋይልን ነው view የምታደርገው። ለዚህ የመጀመሪያ የምናደርገው step Unhide ኧዷ በየትኛውም ሶፍትዌር ውስጥ በየትኛውም folder ውስጥ አስቀምጣችኋት ሊሆን ይችላል። ከዛ ቦታ ኮፒ ወይንም እንደ ሁኔታው cut ም ማትፈልጓት ከሆነ እዛ ቦታ ላይ እንድትቀመጥ በማድረግ ያንን እናንተ unhide የሚደረግ ፋይል አለበት ብላችሁ በምታስቡበት folder ወይንም hard disk ላይ paste ትሏት አላችሁ። ከዛ በኋላ ያው እዛ ቦታ ላይ ያለውን መጀመሪያ paste ማድረጉ የሚጠቅመው በዛ ሰዓት እሷ የምትሰራው ሶፍትዌር የሚሰራው ነገር ምንድን ነው ማለት ነው። በዛ ውስጥ ያለውን የተደበቀ ፋይል ብቻ ነው view የሚያደርገው ማለት ነው። እዛ ላይ paste ካላችኋት በኋላ enter ትሏታላችሁ። ከዛ የሆነ set dialog ያመጣል። set button የሚል dialog ያመጣላችኋል። tab ስታደረጉ ምናልባት እንደ እንትኑ ሊቀያየር ይችላል። ግን tab ስታደረጉ edit የሚል ነገር ይነግራችሁና ከዛ በኋላ ያው ያላችሁበትን ወይንም ለማድረግ ያንን hidden ሶፍትዌሩ hidden ለማድረግ ያዘጋጀውን ዲስክ ይነግሯቸዋል። local disk D ከሆነ D ይላቸዋል። C ከሆነ C ሊል ይችላል። ያው flash disk ከሆነም ደግሞ የ flash ኡን ስም ወይንም በስምም ካልሆነ ኤፍ ኦር ጂ ሪሙቨብል ዲስክ ብሎ ወይ local disk F G ብሎ ሊነግራችሁ ይችላል ማለት ነው። ያንን ምን አረጋገጣችሁ ማለት ነው? ያው ያዘጋጃችሁት ወይንም paste ያደርጋችሁበት ቦታ ትክክል መሆኑንና ምንድነው view ለመደረግ የተዘጋጀው ዲስክ ትክክል መሆኑን ማረጋገጥ ትችላላችሁ ማለት ነው። ከዛም በማስከተል tab ን በምትነኩበት ጊዜ በ attribute አለ የሆነ የሂዳ hide አደራረግ system አላቸው እንትኖቹ ሶፍትዌሩ ራሱ እና ብዙ ጊዜ normal ላይ ቢደረግ normally እኛ በምንፈልገው መልኩ unhide ሊያደርግልን ይችላል የተደበቀውን ፋይል እና attribute normal የምትለዋ እንትን ላይ እናደርገዋለን፣ ምን option ላይ እናደርገዋለን። ኦፕሽኖች አሉት። system የሚል ይኖራል፣ hidden የሚል ወይ archive የሚሉ ኦፕሽኖች ሊኖሩን ይችላሉ። እኛ ግን normal የሚለው attribute ላይ እንመርጥና እሱን እናልፈዋለን። ከዛም በማስከተል ያው set የሚለው option እንደገና ይመጣልናል። tab በምናደርግበት ጊዜ እዛ ቦታ ላይ enter እንለዋለን። ከዛ alt F four ን በመንካት ወይንም ያንን እየሰራ ነው የነበረውን ነገር exit በማድረግ ወደ flash ኣችን እንመለሳለን፣ ወይ ወደ ያንን hide ያደረግንበት ዲስክ እንመለሳለን። እዛ ውስጥ የነበሩትን የትኞቹንም hidden ፋይሎች እናገኛለን ወይንም ያመጣልናል ማለት ነው። ያንን process complete ካረግም በኋላ እንዘጋዋለን። ያው ከዘጋነው በኋላ የትኞቹን የትኞቹን ቫይሎች እንዳመጣልን ማግኘት እንችላለን። በዚህ ሁኔታ ላይ ግን ምናልባት አንዳንድ ጊዜ የተደብቆ የነበሩትን ፋይሎች በአዲስ blank folder ልክ መጀመሪያ ላይ ዲስኩ ራሱ ሲከፈት blank folder ን በመፍጠር እዛ ውስጥ ሊከታቸው ይችላል። ካልሆነም ደግሞ trash dot ምናምን ነገር የሚል option እንትን ያመጣል፣ folder ያመጣል። እሱ ውስጥ ሊከታቸው ይችላል። ያለ በለዚያም ደግሞ normally ልክ እንደ ሌሎቹ ዝም ብሎ በ main folder ኡ ላይ ወይም በዋናው folder ላይ ሊደረድራቸውም ይችላል። እነዚህን ኦፕሽኖች እንትን ማድረጉ የተሻለ ነው አንዳንድ ጊዜ ማለት ነው። በዚህ መንገድ ያው hidden የተደረጉብንን ወይ የተደበቁብንን ፋይሎች አንሃይድን በመጠቀም መልሶ ማግኘት ይቻላል ማለት ነው። አሁን በ እስኪ አሁን ያወራ ናቸው ያወራውን ነገር በተግባር ለማየት እንሞክራለን ማለት ነው። ያው እንዳልኳችሁ መጀመሪያ የምናደርገው ነገር ያቺ Unhide የተባለችዋ ሶፍትዌር ያለችበትን ቦታ ሄዶ ኮፒ በማድረግ ወደ የምንፈልገው hard disk መውሰድ ነው ማለት ነው። ስለዚህ መጀመሪያ አንሀይድን እኔ በግል ያስቀመጥኩባትን ያስቀመጥኳት ቦታ መሄድ አለብኝ ማለት ነው። በዚህም እኔ ያው local disk D ውስጥ ሶፍትዌር በሚል folder ውስጥ ነው ያስቀመጥኳት አስታውሳለሁ። እና እዛች ቦታ ላይ መሄድ አለብኝ። አገኘዋት። ስለዚህ ኮፒ ላታለሁ። ያው በማስከተል አንድ flash disk አዘጋጅቻለሁ። የራሴ ሌላ flash ነው እና እዛ flash ላይ ወስጄ paste እላትና እዛ ውስጥ ምናልባት hidden የሆኑ ፋይሎች ካሉ እነሱን view ለማድረግ እሞክራለሁ ማለት ነው። ይሄ አዲስ ያዘጋጀሁት flash disk ነው። እሱን ከፍተዋለሁ። በማስከተልም እሱ ራሱ ይሄው flash ላይ control V ን በመንካት Unhide ን paste አደረግኩ ማለት ነው። የመጀመሪያ ጨርሽ ያለው ያው በማስከተል እዚህ flash ውስጥ ያለውን ነገር ነው ያው እኔ check ለማድረግ የፈለግኩት ሂደን የተደረገ ነገር ካለ እሱን ለማውጣት ነው የፈለግኩት። ስለዚህ እዚች Unhide የምትለው አሁን paste ያደረኳት ላይ እንተርላለሁ። የመጀመሪያው Unhide dialog ያው set button የሚል አመጣልኝ። በማስከተል ያው edit ቅድም እንደነገርኳችሁ ያ ሁለተኛ tab ስታደርጉ ምንድን ነው የተደበቀ ፋይል ለማውጣት ያስገባችሁት ፍላሽ ዲስክ ኦር ሀር ዲስክ የቱ እንደሆነ ይነግራችኋል። ያው በማስከተል ለእኔ local disk F እንደሆነ ወይ local disk F ብሎ ጠርቶታል። እሱ እንደሆነ ነግሮኛል። በማስከተልም ታብ እነካለሁ። browse የሚለውን ያው ማለፍ ግድ ይለናል። ምንም አይነት ጠቀሜታ አይኖረውም። በመቀጠል ግን attribute የሚል ነገር ያመጣላችኋል። normally by default ራሱ normal ላይ ነው የሚሆነው። ያንን እሱን ግን እኛ ምንድን ነው ምርጫዎቹን ግን ምናልባት ለማወቅ archive አለ፣ hidden አለ እና attribute system አለ። ከነዚህ ምርጫዎች ምናልባት በ default የማይሆንላችሁ ካላችሁ ወደ normal ትመለሱና normal ላይ ትሆናላችሁ። ከዛም tab ን tab tab ን በመንካት ያው set የሚለውን እንፈልጋለን set ላይ enter እንልና ከዛ ያው Alt F four አድርጎ exit ማድረግ ነው። ይህን ያክል ቀላል ነው እና አሁን ያው flash ን exit አድርጌዋለሁ፣ ዘግቼዋለሁ። ከዚህ በኋላ ያው ማድረግ ያለብኝ ነገር flash ውስጥ መጀመሪያ የነበሩትን ነገሮች አስታውሳለሁ። ከነዛ ውጭ የተጨመረልኝ አዲስ folder ወይ ደግሞ ሌሎች አዳዲስ ፋይሎች እንዳሉ ማየት ይኖርብኛል። እስኪ እንግዲህ ይሄ መጀመሪያው የነበረኝ ነው። እነዚህ መጀመሪያ የነበሩ ናቸው። ይሄ ግን አዲስ የተፈጠረ folder ነው። found dot zero zero zero ብሎ አዲስ folder ፈጥሮልኛል። በሱ ውስጥ ምናልባት ያው ሊያደርግልኝ የሚችለው ነገር የተገኙ የተደብቆ የነበሩ ፋይሎችን ይነግረኛል ማለት ነው። እከፍተዋለሁ። የመጀመሪያው ያገኘልኝ ፋይል ይሄ ነው። ይህንን በመጀመሪያ አንድ folder አግኝቶ አንድ ፋይል አግኝቶልኛል። በማስከተል file zero zero ይሄ ያለ ይሄ normally የትኛውም ያው ሲከፈት folder ኡ ራሱ የሚኖር የ default የራሱ የ program file ነው። ይሄ እንደ አዲስ የራሴ ፋይል አይቆጠርም ማለት ነው። ይህንንም ሌላ ያገኘልኝ ይበልጣል በሚል እኔ ከዚህ በፊት flash ላይ ሴፍ አድርጌው የነበረ ፋይል ነው ማለት ነው። እሱንም አግኝቶልኛል። ይበልጣል two የሚል ደግሞ ሌላ እንደገና ሌላ አዲስ ፋይል ደግሞ እዚህ ውስጥ save አድርጌው የነበረ either ጠፍቶ የነበረ ወይ ደግሞ virus አጥፍቶት የነበረ ደብቆት የነበረ የተገኘ ሌላ ፋይል ነው ማለት ነው። ወደታች ወርዳለሁ። ይሄ የመጨረሻው እነዚህን ሶስት ፋይሎች ከ flash ውስጥ አሁን ባደረግኩት process ለማግኘት ችያለሁ ማለት ነው። ያው እንዳልኳችሁ የሚያስቀምጥበት folder ኡ የሚቀመጥበት ቦታ ወይ save አደራረጉ ሊለያይ ይችላል። sometimes blank folder ሊል ይችላል። ሌላ ጊዜ አሁን እንዳለው found dot zero zero zero ሊል ይችላል። ሌላ ጊዜ trash ምናምን dot የሚል ነገር አለው እሱ ውስጥ ሊሆን ይችላል። እነዛን ፋይሎች መመርመር ያስፈልገናል። እንዳልኳችሁ ደግሞ ያው main folder ላይም ሊያስቀምጥ ይችላል ማለት ነው። ስለዚህ አንሃይድን ተጠቅሞ ፋይሎችን ወይንም hidden file ኦችን view ማድረግ ይህንን ይመስላል። በተረፈ መልካም ጊዜ እመኝላችኋለሁ። ያው አመሰግናለሁ። ከአድማጮች በዚህ ሳምንት አስተያየት የሰጡንን አድማጮች ለመግለጽ ያህል ወንድሜ ነህ በየነ፣ መኳንንት ዋሴ፣ መሰሉ ጎበዜ፣ ሙክታር መብራቱ፣ ደሳለኝ፣ ሰለሞን ፍዴጎ፣ እንዳለሞን ስጋት፣ ጀባር ግርማ ወዳጄ አስተያየት ሰጥተውናል። ሁሉንም በጣም እናመሰግናለን። በተለይ ግርማ ወዳጄ ሳምንት በካሳሁን በዛብህ እንዴት ነው እዛው ሴቨንቲንን መጫን የምንችለው በሚለው ፕሮግራሙ ላይ ረጅም መንገድ ነው ያሳየኋችሁ ብለዋል እና እኔ አጭር መንገድ አሳያችኋለሁ ብሎናል። ይህን ከበሱ ከዚህ ቀጥሎ እንሰማለን። ባለፈው ሳምንት ካሳሁን ስለ ጃውጅ ሰቨንቲን አጫጫን ልኮልናል። እናመሰግናለን። አጫጫ ነው ጋር ግን ረዘም ያለ መንገድ ነበር የነገረን። ራሱን በገለጸው መሰረት እውነቱንም ነው። ትናንት እኔ ደግሞ አዲስ ነገር ያየሁት በአጫጫኑ ላይ ረዘመ ከተባለ መጀመሪያ setup ኡን እንጭናለን። ከዛ በኋላ setup ኡን ከጫን በኋላ ልክ automatically finish አድርጎ ከጨረሰ በኋላ JAWS ኡ ሊያወራ ይችላል። ያኔ ምንድነው የምናደርገው? tab tab እናደርግና update authorize የሚሉ አሉ። don't show this don't show this dialog box again የምትል ነገር አለች። እሷን check እናደርጋለን። ከዛ በኋላ tab አድርገን continue እናደርጋለን። በመጨረሻም JFW ን ያው እንደ ማንኛውም ጄኦ ሰቨንቲን ሎካል ፔስት በማድረግ ይሰራልናል ማለት ነው። ስለዚህ ያ ዙሪያ ጥምጥሙን ትተን setup ዋንና JFW ን በመጫን ብቻ እንሰራለን ማለት ነው። ብዙ ጊዜ መጠበቅ መክሰርም አይኖርብንም ማለት ነው እና በተለይ በተደጋጋሚ check እንዳደረጉት ይሄ በ JAWS thirty two bit ነው። ሲክስቲ ፎር ቢትም ይሆናል ተብሎ ይጠበቃል። don't show again this dialog box የምትለዋን ነገር አለመርሳት ነው። ምናልባት እሱ ባለው መንገድ ደግሞ አስፈላጊ ከሆነ ልክ my certificate ውስጥ እንደጫን control tab አድርገን control tab አድርገን ጄኔራል የሚላለ እዛ ጋር ሰርቲፊኬት install የምትለዋን እሷን ነው አይናማ ምንም አያስፈልገንም ብዙ ጊዜ ሳይወስድ በዛኛው መንገድ መጠቀም እንችላለን ማለት ነው። ሲቀጥል ምንድን ነው የምናደርገው? ባለፉት ሳምንት ደግሞ ለጠየቀው ለእኔም በዛ አንድ መልስ ልናገር እና ሀሳብ ሊጨርስ ጉንፋን ስለያዘ በነገራችን ላይ አባተ የኔን ሀሳብ አንተ በድምፅ ልታስተላልፈው ትችላለህ። የኔን በዚህ ጉዳይ አላነብለት ያለው ልጁ እርግጥ ልጁ አጠገቤ ነው፣ ለእሱም እነግረዋለሁ። ምናልባት የሱ ጥያቄ ሌሎችም ጥያቄ ከሆነ ኦንላይን ልላከው ብዬ ነው። በዝ የማያነብለት ከሁለት አመት ነው አንድ አመት በፊት በዝ ብሎ ከመደረጉ በፊት ምንድን ነው configure Nimbuzz dot TXT የምትለን ሶፍትዌር C ውስጥ other Talks ውስጥ paste ማድረጉን ያስታውስ። እሱን ካደረገ በዚህ በስርዓት ይሰራለታል ማለት ነው። ሌላኛው WhatsApp በስልሳ አንድ ላይ ይሰራል የተባለው የ WhatsApp ራሱ megabyte high ስለሆነ ስልሳ አንድ ያልኩ ትንቀጠቀጣለች ትንቀጠቀጣለች ማለት በጣም ከባድ የሆነባትና አርባ ሶስት percent አካባቢ እንደደረሰ memory full ይላል እና እንዴት እንደሚጭን ድጋሜ ማብራሪያውን ቢልኩልን ይሄን ያለ ሰው። በተረፈ መልካም ጊዜ። ግርማ ከአዲስ አበባ ግርማን እናመሰግናለን። ግርማ ከላይ እንደገለጸው ሰርቲፊኬት አይናማ ያስፈልጋል ወይም ኦርቲ ፎር አድርገን ማግኘት አለብን የሚለውን ወንድሜነህም control tab አድርገን tab tab ስናደርግ install የሚለውን በ keyboard ማግኘት እንችላለን። አይናማ አያስፈልገንም ብሏል። ከግርማም ጠቅሶታል። ያንን መንገድ መጠቀም ትችላላችሁ። ሌላው አስተያየት የሰጠን አድማጫችን ሙክታር ነው። ጆሲሊ ባለፈው ሳምንት በሰጠ አስተያየት ላይ ከዋትሳፕ ደብሊው ኤ ኤክስፖርትስ የሚለው ውስጥ chat ኦችን export አድርገን ልናያቸው እንችላለን ብሎ ነበረ። ነገር ግን ያ ለ group chat እንጂ ለግለሰብ አይሆንም፣ ተሳስቼ ከሆነ እስቲ ያረመኝ የሚል አስተያየት ሰጥቶናል። በዚሁ አጋጣሚ ግሩም ሙክታር በጣም የሚገርም ፕሮግራም ልኮልናል። በዚህ ሳምንት ሁለት ስለተላከልን ሰዓት ለማብቃቃት በሚል አላካተትነውም። በቀጣይ ሳምንት ግን እንደሚቀርብ ቃል እንገባለን። ሌላ አስተያየት ሰጠን ሰለሞን ነው። ባለፈው ሳምንት እኔ ባቀረብኩት ስለ Android አንዳንድ ነገሮች ፕሮግራም እንዴት ነው ስልክ መደወልና መዝጋት የምንችለው ላይ ስልክ ለመዝጋት ትንሽ ታስቸግራለች ብዬ ነበር። ነገር ግን በጣም አቋራጭና ቀላል መንገድ እንዳለ አሳይቶናል። ይኸውም settings ገብታችሁ accessibility ገብታችሁ end calls with power button የምትላለች check box እሷን check አድርጓት እና እሱ ልክ ስልክ የምናጠፋባትና የምናበራባት key normally ጠቅ ስናደርጋት ስልኩን ያቋርጥልናል። ሲደወልም በእሷ ስልኩን ማንሳት እንችላለን ብሎናል። እውነቱም check አድርጌዋለሁ፣ ትክክል ነው። ሰለሞን ይፍዴጎን እናመሰግናለን። ጀባር በርታ የቅርቦቹን ፕሮግራሞች ብቻ ነው መስማት የቻልኩት። ወደፊት ግን ከኮምፒውተር ብርቅም አንዳንድ ነገር መላክ አይቀርም ብሏል። በጉጉት ጠብቃለሁ። ያለፉትን ፕሮግራሞች ኢንተርኔት access ካለህ በ Facebook page ኡ ላይም ወደ ታች scroll በማድረግ ታገኛቸዋለህ። እንዲሁም podcast ኡንም subscribe ካለህ ሁሉም ስለሚመጡልህ ሁሉን እንዳሉ ማዳመጥ ትችላለህ። እንድትልክ ግን በጉጉት ነው የምጠብቀው። ጀባርን በጣም አመሰግናለሁ። ሁላችሁም አስተያየት ሰጣችሁን አመሰግናለሁ። አስተያየት መላኪያ መስመሮቻችንን ልግለጽ። በ WhatsApp ለምትጠቀሙ 0914 54 57 99 ነው። በኢሜል access ያለ ኢሜል ለምትጠቀሙ ደግሞ በኢሜል ፕሮግራሞቹ እንዲመጡላችሁ ክዝሽ at Google Groups dot com ነው ለኢሜል አድራሻ መላኪያው ኢሜል ላይ subscribe ለማድረግ ክዝሽ plus subscribe at Google Groups dot com ነው። ፌስቡክ አድራሻችን Facebook dot com slash ፊዚሽ ነው። አስተያየቶቻችሁን ስትልኩ በ WhatsApp ብዙ ጊዜ አልመልስም። WhatsApp ኦቹን check የማደርገው አርብ ዕለት ልክ ለሚቀርበው ፕሮግራም አስተያየቶችን አይቼ መልስ ለማዘጋጀት አርብ ዕለት ስለማያቸው መልስ እንደምሰጥ አድርጋችሁ አትላኩልኝ። ስለማላየው ነው፣ በሌላ አይደለም። ግን በቅዳሜ እንደምመልሰው አስባችሁ በፕሮግራሙ ላይ እንደሚመለስ አስባችሁ አድርጋችሁ ላኩልኝ። አርብ አርብ ነው check ማደርጋቸው WhatsApp ኦች። እስከዛ አልከፍተውም WhatsApp ኡን ፕሮግራም ቀርጻችሁ የምትልኩ ከኢሜይል ይልቅ WhatsApp እየተሻለ መስሎኛል። የገደብ limit የለውም። ነገር ግን WhatsApp ላይ ራሱ ላይ ቀርጻችሁ ለመላካት ሞክሩ። እሱ አንድ ደቂቃ ይገድብባቸዋል። ምንድን ነው የምታደርጉት? ወይ በራሱ በ voice recorder ወይ አሎኒም ስሪ ካላችሁ በዛው ትቀርጹና ቀርጻችሁ ጨርሱ። በ file manager ወይም በዛው በአሎኒም ስሪ ሴንድ ትሉትና ካሉት ምርጫዎች ውስጥ WhatsApp መርጣችሁ በዛ ብትልኩት ይሻላል። ያኛው የ size ገደብ የለበትም። እንደ ዋትሳፑ የሚያስቀምጠውን አንድ ደቂቃ limit ም ታመልጣላችሁ ማለት ነው። ይህን ይመስላል። ፕሮግራም ለላካችሁ፣ አስተያየት ለላካችሁ ሁላችሁንም ከልብ እናመሰግናለን። ፕሮግራሙ የጋራችን በመሆኑ ደስ ብሎኛል። ከፕሮግራማችን ሳምንት እስከምንገናኝ ደህና ቆዩ። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።